الرحمن الرحيم بسم الله الرحمن الرحيم رب اشرح لي صدري ويسر لي امري واحلل عقدة من لساني يفقه قولي علمنا ما جهلنا ذكرنا ما نسينا واحسن ختامنا يا رب العالمين تقبل منا الكثير واعف عنا الكثير ولا تؤاخذنا بالتقصير انك على كل شيء قدير إنك نعم المولى ونعم النصير غفرانك ربنا وإليك المصير اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها برحمتك يا أرحم الراحمين سورة القصص ثمانية آلاف سبعة سبعة آلاف جعل قومه في زينته قارون يمبال سويه خرج على قومه في زينته في زينته قال الذين يريدون الحياة الدنيا يا ليت لنا مثل ما أوتي قارون قارون ሀብታም ነኝ ያለ እኔ ማን አለ ደግሞ ይሄን ሀብት ያገኘሁትም በጉልበቴ ነው ብሎ በመናገሩ አላህ ስብሓንሁ ወተዓላ ተቆጣ ገንዘብ ሲሰጠው የሰው ልጅ ማለት ያለበት بفضل الله ورحمته قل بفضل الله برحمته لذلك فليفرحوا هو خير مما يجمعون ሰዎች የኔ ነው ይሄ ሀብት የኔ ነው ይሄ በእኔ ጉልበት የመጣ ነው በእኔ እውቀት ነው ሲሉ የአላህ ስብሓንሁ ወተዓላ ኒዕማ ይወሰድባቸዋል ስለዚህ خرج على قومه في زينة አንድ ቀን ያለ የሌለውን ልብሱን ለብሶ ወጣ እሱ ህዝብ በፊት ታየ قال الذين يريدون الحياة الدنيا يا ليت لنا مثل ما أوتي قارون ወይናችን ምን ነው ቃሩን ያለውን ያህል ለቃሩን የተሰጠው አይነት ተሰጥቶን በነበረ አሉ። የቃሩንን ሀብት፣ የቃሩንን ልብስ፣ የቃሩንን ፈረስ፣ የቃሩንን ቤት አይነት ተመኙ ሰዎቹ። ኢነሁ ለዙ ሐዝን ዐዚም አሉ። እሱ ልዩ እድል የተሰጠው ትልቅ ክብር የተሰጠው ልዩ ችሮታ የተቸረለት ማለት ቃሩን ነው አሉ። وقال الذين أوتوا العلم ويلكم ثواب الله خير لمن آمن وعمل صالحا ولا يلقاها إلا الصابرون بيقر تقر ما لا تشوف عندما لذنه ويلكم ثواب الله خير لمن آمن وعمل صالحا يا الله من دا آخرة يا الزقاجو በአላህ በትክክል አምነው መልካም ስራ ለሰሩና ቶበት አድርገው ወደ አላህ ገብተው ለትልቅ ለጥሩ ነገር የተዳረጉ ሰዎች የሚያገኙት ኸይር ስራ ቃሩን ከተሰጠው ይበልጣል። ዱንያ ቃሩንና ሌሎችም የዘመኑ ሀብታሞችም የድሮዎችም የያዙት ነገር በሙሉ ተሰብስቦ ቢደመር አላህ ዘንዳ ላ የዚኑ ዐንደላህ ጀናሐ በዑዳ አያችሁ እንዴት አድርጎ እንደናቀው ኢስላም ይሄን ዱንያ የሚባለውን ነገር እንዴት አድርጎ እንደረገጣት ቃሮንና ሌሎችም ሀብታሞች የያዙትን በሙሉ ብትሰበስቡ ላ የዝኑ ዕንደ አላህ ጀነሐ በዑዳ ለዚህ ነው እኮ ለሳሊሆቹ ብዙ ያልተጨነቀላቸው አላህ ዱንያን ላመነም ላላመነም እሰጣለሁ የዚችን ዓለም ምቾት በእኔ በትክክል ላመኑም ላላመኑ በሽርክ ለሚጨማለቁም ለተራ ወሮ በላዎችም ዱንያ ልሰጥ እችላለሁ። ስለዚህ ጥሩ መኪና፣ ጥሩ ቤት የሆነ የአላህ ጠላት ይዞት ስታይ አይግረምህ። ይሄ ለወዳጅ የሚሰጥ ነገር አይደለም እኛውን እቺ በጣም ያስቸገረን ነገር ይሄ ነገር ነው አይደል? እንደው ብላችሁ አታውቁም መቼም ስገድ ቢለኝማ ያከብረኝ ነበር ባትሉ እንኳን እንደ ጃሂሎቹ ምንድነው አላህ እኔ ሱቢ ሰግጄ ስወጣ በትራፊክ የሚያስይዘኝ ግን ብላችሁ ትንሽ ወደ ማማረር ጠጋ አላላችሁም? ምን ነው የሚያምታቱት ሰዎች ያልፍላቸዋል፣ እኔ ግን የሆነ ነገር ስለተጠበቅኩኝ እንዲህ የሚሉ ሰዎች እኮ አሉ። እንግዲህ ከዚህ በላይ ምን ላድርግልህ እንደማለት ነው። ቆላማ ይህ በጣም መጥፎ ሙንከር ነገር ነው። በጣም መጥፎ ነገር። እዚህ ዱንያ ላይ መመቸት አለመመቸት የአላህ ባሪያዎች መለያ አይደለም። እንዲያውም የሚገርማችሁ እዚህ ዱንያ ላይ የሚንገላቱት ሰዎች የአላህ ዘንዳ ቅርብ እንደሆኑ ነው የሚናገረው ሐዲሱ አሸዱ الناس بلاء كذا الانبياء ايش ثم الامثل فالامثل በጣም የሚንገላታው በጣም የሚሰቃየው ነብያት ናቸው አው ጉድጓድ ጉድጓድ ውስጥ እያለህ ዋሻ ውስጥ እያለህ ጠላትህ በር ላይ ቢመጡና እግራቸውን ብታይ ምን ያህል ነው የምትጨነቀው ፊት ለፊት ባህር ከኋላ ፍርዓውን ቢመጣብህ ምን ያህል ነው የምትጨነቀው? አላህ ሙሳና ነቢይን አለይሂ ሰላቱ ወሰላም በዚህ መልኩ ፈትኗቸው ያውቃል። ግን ያ አላህ ስብሓነሁ ወተዓላ ኒዕማ ትልቁ ኒዕማ አኼራ ነው። አኼራን ግን ለምወደው ብቻ ነው የምሰጠዋል። ብዙ ፈተና አልፎ ነው የሚገኘው እሱ ወላ ዩለቃሃ ይህንን ሰዋብላህ የምትባለውን ማግኘት አይችልም አይታደላትም ኢለ ታጋሾች እንጂ ታጋሾች መከራ ሲደርስባቸው ሲታሰሩ ሲሰደዱ ሲባረሩ ሲደበደቡ ንብረት ሲቀሙ የሚታገሱ ታጋሾች ማለት ስሜታቸው ሲያቅለበልባቸው ገንዘብ እንዲያጭበረብሩ ስሜታቸውን የግንኙነት ስሜታቸውን እንደፈለጉ እንዲወጡ ጉልበታቸውን በፈለገው ደሃ ላይ ደካማ ላይ እንዲያደርጉ የሚገፋፋቸውን ስሜት በትዕግስት አምቀው ያዙ። ታጋሾች ማለት የአላህ ዒባዳ የሚጠይቀውን ሱቢ በሰዓቱ ተነስቶ ዒሻ በሰዓቱ ተኝቶ ምናምን እንዲህ ያሉትን ነገሮች ሁሉ ትዕግስት ይባላሉ። ሰብሩን። على المصائب صبر على الطاعات صبر عن المعاصي ራስን ከወንጀል በማራቅ የሚደረጉ ትግስቶች አሉ በጣም ከባድ ነው ያቅምህን ያህል አርግ ያልተባለ ነገር ቢኖር ከወንጀል ራስን ማራቅ ነው ዒባዳ መስራት ግን የቻልከውን ያህል ነው የተባለው ለመተው ግን ወንጀልን ለመከልከል ግን ሁሉንም ነው إذا أمرتكم بشيء فأتوا منه ما استطعتم وإذا نهيتكم عن شيء فاجتنبوه إلا الصابرون ማለት ይህንን ሶስቱን ፈተና ያለፉ ሰዎች ናቸው ለዚህ የሚታደሉት ነው የሚለው አላህ وما يلقاها ايش إلا الصابرون فخسفنا به የቃሩን ጉዳይ እንመለስና ቃሩንን አሰመጥነው አስገባ ነው ቢሂ ማለት ከሰፍና ቢሂ ጎትተን አስገባ ነው እንደማለት አይደል خس ማለት ስንጠት ነው መሬት መስመጥ خص بالمشرق وخص بالمغرب وخص بالجزيرة العربية وبداره يا የሚኩራራበት ግቢውንም እንዳለ الأرض ምድር ላይ እንዲሰምጥ አደረግነው አለ አላህ እና ሰመጠ እንዳለ ግቢው ዝም ብሎ ወረደ እያየ ፍርዓውን ማን ነው ቃሩን እያየ እኮ ነው ይወርዳል ይወርዳል ይወርዳል ወርዳች እያየ ሰው ሁሉ አሁን በጣም የምትቀናበት ሀብታም እንደዚህ ቢሆን ምን ያህል ነው የምደነግጠው ትናንት እንደሱ በሆንኩኝ እያልክ እንደው ስታማርር የነበርክ ሰው ምን ትላለህ فما كان له من فئة ينصرونه من دون الله አንድም ሰው እንኳን ከአላህ ሌላ እኔ አድንሃለሁ እጅ ስጠኝ ላውጣ ምናምን የሚል ሰው ጠፋ وما كان من المنتصرين እሱም ራሱም በራሱ አሚያድን አልነበረም وأصبح الذين تمنوا مكانه بالأمس تنانت يسون بوتا يسون معرق يسون دل باقينين إيالو ينبروا يمنوا ينبروا السوات عدروا من إيالو يقولون يالو ويكأن الله الله يقرمع يرشط الرزق لمن يشاء من عباده ويقدر الله لفلقوا في تيسايون ياتفال لفلقوا ياتفال إن يبقوا وداجوا مسلوا النبال لكان تلاتوا لو كتلاتهم تلات ليو تلاتوا أياتوا دسرا إن يبقوا قنزل سيساتوا يوددوا مسلوا النبال لولا أمن الله علينا الله لتهون ولن دو ከሱ ጋር ሳያደርገን ቀርቶ ነው እንጂ ለከሰፈ ቢና እኛንም ያሰምጠን ነበር ምን አርገው እንደሱ በሆነ አላሉም ነበር እንደሱ ተመኛቸው እሺ አርጊያቸዋለሁ ቢል ኖሮ የሱ ጣፈንታ ሊደርስባቸው አንዳንዱ ሰው ሀብታም ሲያዩ ሀብታም መሆን ይፈልጋሉ ታሰረ ሲሏቸው ግን እንደሱ በሆነ ይላሉ ለነገሩ የዘንድሮ ሀብታም እንደ ቃሩን እንደ ቃሩን እያስባላቸው ነው እኔ ስለ ኢትዮጵያ ነው ሌላ ሀገር አላቀም የኢትዮጵያ ሀብታም ግን ኧረ እንደው ባልገዛው መኪና ቤት ባልቀየርኩ ሰፈር ባልለወጥኩ ሁሉ ብለዋል። በአደብ ያዛቤ ነገር እኮ ነው። በአደብ ያዛቤ ታሪኳን ታውቃላችሁ አይደል? በባቄላ አስፈጥረዋቸው ነው እኮ የሚባለው። አባዬ ሸንኬ ጋር እንጾማለን ብለው አንድ ሄደው በባቄላ በፍኝ ምናምን አስፈጥረዋቸው እንዲሁ ነው የሚጀነር የሚገባው በሉ እንግዲህ እንደሻላችሁ እናንተው ትችሉት እንደሆነ በዚሁ ያፈጠራችሁ የጾማችሁ ግቡ እንጂ እኔን የመርዳውድን ጮማ እየበላሁኝ እንደዚህ እጅ ባደብ አዛብ እገባለሁ መቼም አልሻልኝም አሉ አሉ። የዘንድሮም እንደው ምንድነው ጎመን ምንድነው አሉት። ጎመን በጤና የሚባል አለ ታውቃላችሁ፣ ሀገር ነው እ ጎመን እየበላሁኝ ጮማው ቀርቶብኝ ቦልስ መኪና ይዤ ራዶ ነው ባራዶ የሚባል መኪና አለ ባራዳው በዛ ባራዳ በዛ የሚሄድ መኪና እዚያ አካባቢ የሚገባ ያን መኪና ይዞ እኮ ነው ልጆች ደግሞ በነዛ ቀረጥ የገባ መኪና እኮ ነው ያስበላቸው ሀብታሞች እማ ያለው ሚሊዮን ነው ስለዚህ አንዳንድ ጊዜ ገንዘብ በጣም ነው የሚያሳፍረው በጣም ነው የሚያዋርደው በጣም ነው የሚያስፈራው ፈሪ ያደርጋል ጀግኖች ሁሉ ይፈራሉ ገንዘብ ሲኖራቸው እንደ ሀብታም ፈሪ የለም እንቅልፍ የሚተኛው ደሃ ነው ሀብታም ነው እርግጠኞች በደንብ የሚበላው በደንብ የሚበላው ሀብታም ታዲያ ለምን ወፈረ ሀሳብ ይወፍራል ይነፋፋል ኢላህ طيب በደንብ ላትበላ በደንብ ላትተኛ ምኑ ነው ለጭንቀቱ ነው ታዲያ ሁሉ የምትጥረው ይሄው የሀብታም ዕጣ የቃሩ የቃሩን ነው። እውነቱ መቼስ በመጠኑ ያው ሊቀንስ ይችል ይሆናል እንዳንተ ወደ አላህ ያለ ቅርበት ያህል ላኪን አብዛኛው ወደዚያው ነው የሚሄደው። ገንዘብ ባገኘ ቁጥር በሽተኛ ይሆናል። ደም ብዛት መጣበት። አዎ ትንሽ ገንዘብ አግኝቷል ነው የሚባለው። በተለይ አንዳንድማ የንግድ የሥራ አይነቶች አሉ ገና ሲጀመሩ በቃ ከደም ብዛት ጋራ ከስኳር ጋራ የተፈራረሙ ይመስላሉ ወይ ከአነህ ላ ዩፍሊሑ ልካፊሩ የሚገርም ነው አሉ ከሃዲያን አይሳካላቸውም ድሮ እንዲሁ አለሁ አለሁ ይመስላቸውና ሰጠት ያደርግና አላህ ከዚያ በኋላ እንግዲህ እንዳልነበር ያደርጋል የቃሩን ጉዳይ እንደው ምን ያስተምራል እሱ ስላላየው እኮ ነው ትናንት በያኑ አነ ልፊትነተ አስረዑ ኢላ ቁሉብ الماديين አብናኢ ዱንያ ወልዒያዱ ቢላህ መፈተን በሆኑ ነገሮች ተሎ መታለል ተሎ መሞኘት በአላህ ላላመኑ ሰዎች በጣም ቅርብ ነው ምን ማለት ነው በትንሽ ነገር መኩራት በትንሽ ነገር የበላይ አድርጎ ራስን መቁጠር ነገ ምን ያስከትልብናል የለም ትንሽ ገና እኮ ስልጣን በያዘ በሳምንቱ አገሩን ይበጠብጣል ከዚያ በኋላ ዘንድሮ ስልጣን ደግሞ አይታወቅም ነገ ያው ዛሬ ስልጣን ይዝና ነገ ደግሞ በሙስና ብሎ ደግሞ ዳቦ አቀብሉት ይባላል ማፈር ነው እንግዲህ ደብቁኝ ነው ከዚያ በኋላ ዱንያ ያለውም ትንሽ ነገር ሲሳካለት አንድ ሁለት ገበያ ምናምን ሲሳካለት ከዚያ በኋላ በቃ ያለሱ ሀብታም የለም በቃ ቁልፍ እንደዚህ መወዝወዝ ነው ሰዎቹ ጓደኛ አይደለውም ነገር ነው እንግዲህ ከዚያ በኋላ خلاص ወደ መጨረሻው ሲወድቅ ግን አገር ይለቃል ሙስሊም ግን አጀበን ሊአምር ልሙእሚን አያችሁ ሙስሊሞች አጀበን ሊአምር ልሙእሚን እና አምረው ኩሉ ኸይር ልሽ ኸይር ቢያገኝ ኸይሩ ከየት መጣ ነው የሚለው ከአላህ አሮን ችግሩ ምንድን ነው እነማ ኡቲቱሁ አላ ዕልም ምን ዕንዲ አላሁ አክበር በአንተ እውቀት ከሆነ ይሄ ውስጥ ያድንህ ነው ሙስሊም ግን ይሄ ገንዘብ የመጣው ከአላህ ነው እንደውም እኔ ሙስተክለፍ ነኝ ምን እንደማረግበት ሊፈትነኝ ነው ይሄን ገንዘብ የሰጠው ይሄን እኮ ማወቅ ያለበት አንተ የሀብታም የሆንከው ከጓደኞች የበለጥክ ከሀብ እንትናዋቂ ሆነ አይደለም አይደል ስንቶች በጣም በኮምፒውተር በኢንተርኔት የሚሽከረከሩ ብድር በብድር ናቸው ስንቶቹ ደግሞ ድምርን ጣታቸውን እየደመሩ ይቆጥሯሉ። ዘም ዝም ብለው በግምት የሚሰጡ በግምት ግን ሀብታሞች ናቸው አንዳንዶቹ ይሰድቧቸዋል እኮ የመሀይም ማብት የመሀይም ምናምን ይሏቸዋል ግን የሚበደሩት እነሱ ጋር ነው ገንዘብ የፊትና በተለይ በስልጣን በገንዘብ በጉልበት በምናምን የሚፈተኑ ሰዎች ለአላህ ቅርበት የሌላቸው ሰዎች መሆናቸውን አይተናል በያኑ መውቅፍ የአህል ልዕልም አዲኒ የዲን አዋቂዎች ገንዘብ ያለውንም አይፈሩም ይነግራሉ ስልጣን ያለውንም ይናገራሉ ችግሩ አሁን ይሄ ነው ፈተናው የዓሊሞቹ ፈተና ይሄ ነው አላየህም ቃሩንን እንዴት እንደመከሩት አንተም ነገ በትኛውም ቦታ ላይ ስትገኝ ዓሊምም ሁን ያችን ያወቃትን ያህል በገንዘብ በስልጣን ተመክቶ የአላህን ህግ የሚተላለፍን ሁሉ ልትነግረው ይገባል ከሊመቱ ሐቅን عند سلطان جائر ባለ ስልጣን እንኳን ቢሆን ከጃሃዱ ሁሉ ትልቁ ጃሃድ ወይም የሸሂዶቹ ሁሉ ሸሂዶች ማለት ከባለስልጣን ጋር እውነትን ተናግሮ በዚያ የተነሳ የተገደለ ነው ከሐምዛ ቀጥሎ የሚመደበው ወይ ከሐምዛ ጋር የሚቀሰቀሰው እውነቱን ስትናገር ያስሮሃል ማሰር ብቻ ነው እንዴ ሊገሉም ይችላሉ እርር ትክክል ካላልካቸው በቃ ወዲያውኑ እርምጃ ሊወስዱብህ ይችላሉ ይውሰድ በያኑ አነ አልበግየ ዩእኸዙ ቢህ አልቡጋቱ ፊ ዱንያ ወዩዐዘቡነ ቢህ ፊ ልአኺራ በዚህ በዱንያ ላይ ድንበር ማለፍ ዱንያም ላይ ትቀጣበታለህ የአኺራ ቅጣቱ እዚሁ ተቀጥቻለሁ ተብሎ የሚታለፍም አይደለም ለምሳሌ ቃሩን በጥፋቱ ፊርዓውን በጥጋቡ እዚህ ዱንያ ላይ ቅጣት ተወስዶባቸዋል እርምጃ ተወስዷል አይደል አኺራት ሊታለፉ ነው የባሰ ነው የሚጠብቃቸው بيان أن وجود الإيمان خير من عدمه وإن قل وأن ذا الإيمان أقرب إلى التوبة ممن لا إيمان له መቼስ ተው ኢማን ያለው ከሌለው ትንሽም ቢሆን ያለው ጭራሽ ከሌለው እንደሚሻል ተውበት ያደረገ ሰው ደግሞ ተውበት አድርጎ የመጣ ሰው ጭራሽ ከሌለው ደግሞ የበለጠ መሆኑንም አይተናል تلك الدار الآخرة ياتي يمجرش وآقر نجعلها النادر درقات للذين لا يريدون علوا في الأرض ولا فسادا بمدر لاي متبتننا ما بلاشتن لما يكسبه اللو أما تجتناتا والعاقبة العاقبة يمجرش وآقر أسدتك عالم للمتقين الله لم يفروا سوج بالتشالج من جاء بالحسنة فله خير منها መልካም የሰራ ሰው ከሷ ከሰራው የተሻለ ነው የሚሰጠው አንድ ከሆነ አንድ የመጀመሪያው እጥፉ አስር ነው من عمل صالحا فلنفسه من جاء بالحسنة فله عشر أمثالها ومن جاء بالسيئة مدفو يسرى سو دقمو فلا يجزى فلا يجزى الذين عملوا السيئات إلا ما كانوا يعملون إن النعمة فسرع يسر سوج واقع يكفلاتهم يسر سرع يميقباون هالنجي إلا جزاء ما كانوا يعملون حرمة التكبر والاستطالة على الناس والعمل بالمعاصي وأنه الفساد في الأرض بس وش لا النامة مثبت በሰዎች ላይ የበላይነትን ማሳየት እኔ በመልክ በልጣለሁ እኔ በጉልበት እኔ በሀብት እኔ በእውቀት እኔ በምናምን ብሎ ራስን የበላይ አድርጎ መተበት በእስላም ከፍተኛ ወንጀል እንደሆነ የመጨረሻውም ፍርዓውንና ቃሩንን ሊያስታውስ እንደሚገባ ይህ አይነት እድል ያለው ሰው አስቀድሞ ይመክራል ቁርአን بيان فضل الله ورحمته وعدله بين عباده بمضاعفة الحسنات وعدم مضاعفة السيئات الله سبحانه وتعالى መልካም ስራን እጥፍ ድርብ ሲያደርግ መጥፎ ስራን ደግሞ ተመሳሳይ ሂሳብ እንጂ ሌላ ባለመክፈል ለሰው ልጆች የዋለውን ትልቅ ውለታም በገሃድ አይተናል العاقبة الحسنى وهي الجنة لأهل الإيمان والتقوى የመጨረሻዋ አስደሳች ዓለም ጀነት ለእምነት ባለቤቶች እንደሆነች በግልጽ ያሳየናል إن الذي فرض عليك القرآن لرادك إلى معاد ያንን ቁርአንን ያወረደልህ ጌታ አላህ ለራዱክ ይመልሰሃል أي إن الذي أنزل عليك القرآن وفرض عليك قراءته والعمل بما فيه وتبليغه لرادك إلى معاد ወደ መጨረሻው ወደ ማሳረጊያው ቂብላ ይመልሰሃል لرادك إلى معاد وهي مكة ወደ መካ ትመለሳለህ أي لمرجعك إلى مكة فاتحا إذ معاد الرجل بلده بلده الذي يعود إليه ወደ መጨረሻ ሀገርህ ወደ ዋናው ሀገርህ ይመልሰሃል ያው ትከፍተዋለህ ማለት ነው እንጂ ትኖርበታለህ ማለት አይደለም ይላሉ ወይም إن الذي فرض عليك القرآن لرادك إلى معاد يا أنت لا قرآن أستمر بلو يسجدده جيت الله لرادك إلى معاد ولا جنة سهل ولا آخرة ولا مجرش عقرش ولا جنة ملاشهنه قل ربي أعلم جيتاي يا قلب لا من جاء بالهدى ومن هو في ضلال مبين በግልጽ ጥፋት ላይ ያለንና ቀናውን መንገድ የያዘን ሰው ለይቶ ጌታዬ ያውቃል ማን እውነት ላይ እንዳለ ማን ውሸት ላይ እንዳለ በግልጽ ይለያል በላቸው وما كنت ترجو أن يلقى إليك الكتاب إلا رحمة من ربك ገና ነብይ ከመሆንህ በፊት ወይም ነብይ እንኳን ከወንክ በኋላ እንዲህ ያለ የተሟላ ሁሉን ነገር ያጠቃለለ መጽሐፍ ይወርድልኛል ይሰጠኛል ብለህ ተስፋ ታደርግ አልነበርክም። ግን የአላህ ስብሓነሁ ወተዓላ ርኅራሄ ሆነና አወረደልህ። ስለዚህ ፈላ ተኩነነ ظሂረን ሊልካፊሪን ይሄ ከተሰጠ በኋላ የካሃዲያን ረዳት አትሁን፣ የእነሱ ተባባሪ አትሁን አለ ولا يصدنك عن آيات الله ولا يصدنك كهديان انداي كلكلو عن آيات الله يا الله أنا أنكسوش كممارنا كما استمر لسوش كمقلد بعد إذ أنزلت إليك ودان تكورد بهلا بفسم يهن من انقفات انداتون إلى الله وادع إلى ربك ودقيتها تتعرى ولا تكونن من المشركين በአላህ ከሚያጋሩ ሰዎች አትሁን ነቢዩን እኮ ነው አለይሂ ሰላቱ ወሰላም እንዲህ የሚላቸው ወላ ተድዑ መዓ አላህ ኢላሃን አኸር ከአላህ ሌላ ሌላ አምላክ አትጥራ ማንም ይሁን ምንም ይሁን ላ إله إلا هو ከሱ በስተቀር ማንም የለም ከሱ ሌላ ሌላ አምላክ የለም كل شيء هالك ሁሉ ነገር ጠፊ ነው إلا وجهه አላህ ራሱ ሲቀር የአላህ ፊት في التكر يا الله وجه بمعنى الذات እሱ አላህ ብቻ ሲቀር ወይም ፊቱ ይቀራል ከተባለ ዛቱ ይቀራል ማ ረአይቱ ወጅሃሁ ፊቱን አላየሁትም ሲባል እሱን አላየሁትም እንደማለት አረቦቹ ይጠቀሙበታልና ለሁል ሑክሙ ውሳኔ የተባለ በሙሉ የሱ ነው ወኢለይህ ቱርጀዑን ወደ እሱ ብቻ ነው የምትመለሱትም إلى الله سبحانه وتعالى كل شيء هالك إلا وجهه قال مجاهد معناه إلا هو كل شيء هالك إلا وجهه مالت مجاهد منالو إلا هو وجه بمالت الله راسن ويتفلقه وقال سفيان وأبو العالية إلا ما أريد به وجهه كل شيء هالك كل نجر أي ربام تفينو وقابسنو إلا وجه يستفيد يتني يتبت سرانجي لست ثبلو يتسرى خير سرانجي إلا وجه مالت إلا ما أريد به وجهه سبحانه وتعالى كما قال الشاعر استغفر الله استغفر الله ذنبا لست محسيه رب العباد إليه الوجه والعمل على كل معجزة القرآن في وجوع في وقوع الغيب بعد الإخبار به وذلك حيث عاد الرسول صلى الله عليه وسلم إلى مكة بعد الخروج منها የቁርአንን ተአምርነት ወደፊት የሚሆነውን ነገር የሚናገር ወደፊት የሚሆነውን የሚያውቅ ጌታ ያወረደው በመሆኑ ቁርአን የተናገረው ትንቢት በገሃድ ሲረጋገጥ በማየቱ ሙስሊሞች ተአምር አይተዋል። ቁርአን የተናገረው ተአምር በእውናቸው አይተዋል። ምን ላይ ነው? إن الذي فرض عليك القرآن ለራዱከ ኢላ መዓድ ወደ መካ ይመልሰሃል ማለት ነው ብሎ የተረጎመው ሰው ይሄ በመካ ወርዶ ከዚያ በኋላ እሳቸው ከመካ ተባረው ተመልሰው መካ ሲገቡ መታየቱ የትንቢቱን እውነተኝነት እርግጠኝነት ይናገራል مشروعية الملاينة في الجدال والمناظرة أثناء الدعوة باستعمال أسلوب التشكيك ሁልጊዜ ስትከራከር አንድ ሰው ጋራ ዝም ብለህ እንዲያው ራስ ራሱን ብቻ ከማለት በፊት አንዳንድ ጊዜ ወደ ጥርጣሬ ያለበትን ጉዳይ ሙሉ በሙሉ እውነት ነው ብሎ እንዳያምን ሊያጠራጥረው የሚችሉ ነገሮችን በማቅረብ መከራከር፣ ይህንን ዘዴ መጠቀም ተገቢ መሆኑን ያመለክታል። ምን ታገኙታላችሁ ይሄንን አባባል? እስቲ የለም ቁርአኑ ውስጥ አሁን ፊት ለፊት እንደዚህ የሚል አለ እ ፈልጉ እንጂ ያ ሰላም መልሱን ማጣት ይሻላል ጥያቄውን አልሰማውም ከማለት የሚገርም ነው ሁሉም ተቅሲጥ አለበት ማለት ነው ያ ሰላም ወላ ከፋላ ቀኗ እየደረሰች ስለሆነ طيب መልሳለሁ መልሰዋለሁ ምን አለ በውይይት ጊዜ ከተቃዋሚ ያንተን እምነት ከማይ ሰው ጋር ስትከራከር ራስ ራሱን ብሎ ከመናገር ይልቅ ትንሽ ከአቋሙ ሸርተት የሚያደርገው ማጠራጠሪያ ነገር ተናግሮ በዚህ ጉዳይ መግባት እንዲጠራጠር ማድረጉ አንዱ የማስተማሪያ ዘዴ ነው የዳዕዋ መንገድ ነው ማለትን ከዚህ ቁርአን እንማራለን ይላሉ ሸኺው የት ቦታ ላይ ነው እሱ ያለው ነው ያሉት ሸኽ እድሪስ መጨረሻ ነው ምን እንሰጠው እንግዲህ ካጣሁኝ ምን አረጋለሁ እ አይዋ فلا تكونن ظهيرا للكافرين من من من ما ያገናኘው እ ዋይ ፍርዓውን የፍርዓውን ነገር ጨርሰን አንዳንዱ እኮ ያው እዛው ፍርዓውን ላይ ያለን መስሎት ነው አረ ፍርዓውን ላይ አይደለንም አሁን ነብዩ ጋር እኮ ነው ያለ ነው ان الذي فرض عليك القرآن لرادك الى معاد ايوه አሕሰንት ጁዚተ ኸይረን ጁዚተ ኸይረን እንደዚህ ከደጋገምክ መቼም በመቀሌ ነው የምሸልምህ ሙሽ እንዲገባቸው እንዲህ ቁርአን የሚያውቃለ ብዬ ንገራቸው እውነቱን የያዘውና የተሳሳተውን አላህ ነው የሚያውቀው ወኢና እውያኩም ለዓላ ሁደን ፊ ضላሊን ሙቢን የወሎ ሸህ ያሉት እኮ ነው ቄሱ መጥቶ ማን ነው አንተ እንደው እንደው ገሃነም የሚገባው አለው በዚያ እኮ በዮሐንስ ጊዜ ነው አሉ። አንተ ካሉት እኮ ይሄው እንዲህ እያለኝ ነው ብሎ ሊያስገድላቸው ነው ሊያሳስራ እንደ ዘንድሮ አህባሽ ማለት እኮ ነው። ከዚያ እንደዚህ ሲል መቼም ከሁለት አንዳችን አሮን ይብቃ ይበላል። አንተው መቼም ጠብቅ እንግዲህ ማን እንደሚሆን አውቋል። እዚያ ጀሃነምና ጀነት እንዳለ ሰምቷል። እና ማን ነው ነው የምትሉት እናንተ? ከሁለት አንዱ ነው። ከሁለት አንዱ እንግዲህ ራስህን ታውቃለህ አንተ ነብዩ አለይሂ ሰላቱ ወሰላም አላ ሁዳ እንደሆኑ ያውቃሉ አይደል እኔ ሐቀኛ እንደሆንኩ አንተ እንደተሳሳትክ ያውቃል ብትለው መጀመሪያውኑ ራሱ በሩን ዘጋው ነው قل ربي أعلم من جاء بالهدى ومن هو بضلال مبين طيب ሌላ ምን አለ መሰላቸው አንዳንዱ ተራው ከሆነማ እንግዲህ ለሚቀጥለው ጥያቄ አያቀተኝም ለማለት ነው አይደል ከካፊር ጋራ መተባበርና ከነሱ ጋራ ምናምን መሆን ጥሩ አይደለም ይላል ይሄ ይሄ ቁርአን እስቲ ንገረኝ ፊትህን ሸፈን አድርገህ በየዑለማ ቤት እየሄድክ ማሳሰር ይሄ ቁርአን ነው የሚለው የግድ መቼስ አዲስ አበባን መጥቀስ የለበትም የት አለ ምን ይምን አለ የሌለ ነገር ነው የት ظهيرا للكافر أحسنت أحسنت وجوب الثبات والصبر على الدعوة حتى نجاحها ببلوغها الناس واستجابتهم لها በአቋም ላይ ጸንቶ ሰዎች እስከሚገባቸው ድረስ ዳዕዋን እስከሚቀበሉ ድረስ ማስተማር ግዴታ ነው ይላል የት አለ ጽናት ولا يصدنك ولا يصدنك عن آيات الله بعد إذ أنزلت إليك من የሚበሉ ምን ወደ ኋላ እንዳትል አስተምር ቀጥልበት አንዳንዶቹ ሰው አማን ብሎ አይደለም እኮ እንደው እንዲህ እንዲህ እያሉ ስለሰማ ወላሂ ብያለሁ ምን ላታደርግ ላላስተምር እሱን አይደል የሚፈልጉት ድሮስ አንተን ከጨዋታ ውጭ አድርገው تقرير التوحيد والبعث والنبوة المحمدية يا نبي النبي الناس موتو من نسات دال يا الله بتشنيا አምላክነትንም እንዲሁ አስተምሯል ይላል ሁሉም ነገር ጠፊ ነው የማይጠፋ አንድ አላህ Subhanahu Wa Ta'ala ብቻ ነው ብሎ በግልጽ አስተምሯል የማይጠፉ ነገሮች ስምንት አሉ العرش والكرسي نار وجنة وعجب وأرواح كذا اللوح والقلم ይለናል እያንዳንዱ ዝርዝሩ ረጅም ነው ለማንኛውም ሱረቱል አንከቡት ደረስን